ያኔ በዚያ ዘመን ቴክኖሎጂ በሀገራችን የዳዴ ጉዞ ስትጀምር ሙዚቃችንም ባህላዊ መንገዱን ሳይስት በዘመናዊ መንገድ ዓለምን ለመተዋወቅ ይጣጣር ነበር። አልቀርም ብለሽ አንቺን ወድሽ ልጅ የሄድሽው ብለሽ ኧረ እኔ ናፍቆችሽ ኧረ ልደቱ አዲስ አበባ ነው። የትውልድ ጊዜው ደግሞ እንደ ሀገራችን የጊዜ ቀመር 1933 ዓመተ ም ገና በህፃንነቱ ወላጆቹ በመለያየታቸው ከእናትና አባቱ ጋር ለመኖር አልታደልም ነበርና ከአያቱ ጋር ለማደግ ወደ ወሊሶ ያቀናል። በዚያው እያለም አያቱ የልጅ ልጃቸው ተምሮ ለቁም ነገር እንዲበቃ በወቅቱ ጊዮን ኋላ ላይ ስሙ ተቀይሮ ራስ ጎበና በተባለው ትምህርት ቤት አስገቡት። እዚህ ትምህርት ቤት ውስጥ በምማርበት ጊዜ ስለ እንግሊዝኛ፣ ስለ ሂሳብ፣ ስለ ጂኦግራፊ ትተ ምን ነው የመዝሙር ሰዓት በደረሰ ጊዜ የምጓጓበትና ኩርኩም የሚቀምስበትን ቦታ ምን ቁጥር ይሰጠዋል? የእንግሊዝኛውንም የጂኦግራፊውንም የሂሳቡንም አድል አጠቃላይ በመዝሙር አገኘዋለሁ። ይሁንና ትምህርትና ታዳጊው አልተጣጣሙም። ሙዚቃ ከመሃላቸው ገብታ እንዲቃረኑ ምክንያት ሆነች። ትምህርት ቤቱ ዳይሬክተር ሚስተር ሽዳድ የሚባል ምክትሉ ሚስተር አዝሚ ነበሩ። ሁለቱም ሱዳናዊዎች ናቸው። እዚህ እንትን በምልበት ጊዜ አንቱ ትምህርት አይሆንም ገንዘብ ልስጥህና በሱዳን በኩል ጠርተህ በአስመራ በኩል ሱዳን ገብተህ ከሱዳኖች ጋር የሚያስታውቃለሁ ምናምን አለ። ድምፃዊ እንደሆነ ሚስተር ሸዳድ የሚባል አለ። አንተ ትምህርት አይሆንህም፣ ትምህርት ስለማይሆንህ አንተ ቀጥታውን ወደ ሌላ እንትን እንትን ውስጥ ወደ ኪነት ውስጥ መግባት አለብህ ብሎ ተናግሮታል። በዚህ ብቻ አልበቃም። የሙዚቃ ጉልበት ልቡን አሸፍታ ወደ አዲስ አበባ እንዲኮበልል ገፋፋችው። እርሱም አልተቃወማትም። ሙዚቃ ልክ ነሽ፣ ያዘሽኝን ለማድረግ ወደ ኋላ አልልም ብሎ ከሶስት ጓደኞቹ ጋር በእግሩ ከወሊሶ ወደ አዲስ አበባ ጉዞ ጀመረ። Thank I said, I'm not I'm اوه او او او او او او او او او او او நான் செல்ல வந்தவன் நான் செல்ல குட்டியால் பார்த்து சொல்றவன் யாரே சொல்றப்பே சொல்றவன் யாரை சொல்றவன் யாரை விசாரண சொல்றவன் யாரை வந்தால் கூட I'm তারা রাতের দিয়ে আইতর তারা তোর ছাপে আইতর না তাদের সঙ্গার আইতর না তাদের ছাপে আইতর না তাদের সঙ্গে আইতর না তাদের ছাপে আইতর না I thought of another person of I thought of another person of I thought of another person of I thought of another person of I thought of another በጥበብ ነዳጅ የተሞላው የወጣቶቹ ግስጋሴ ከቱሉ ቦሎ አልዘለለም። በወቅቱ በልጅ ልጃቸው መጥፋት የተደናገጡት አያቱ ደወሉ። ትሉ ቦሎ ከ15 ኪሎ ሜትር ጉዞ በኋላ ታዳጊው ተይዞ ወደ አያቱ ተመለሰ። አያቱ ወደ እመያ የሚባለው ሀገር ሄደው ጠፍቼ ነው ሄድኩት። ስመን ሲመለሱ አላገኘሁም። ልጁ ሞተዋልና ሲሉ ለአበክሳቸው ይደውላሉ። እህታቸው ይደውሉና ሲያበቁ አረ እንደዚህ አረ አግኝቼዋለሁ በፖሊስ ተያዝኩኝና አባ ጆቢር ይባሉ ነበር። የዛን ጊዜ አስር አለቃ ገራፊ ናቸው። ገራፊና ኃይለኛ ፖሊስ ናቸው። ወንዶች የወለዱትን ይሁን ያልወለዱትን እኩል የሚጠጡት ነሳቸው ያስረከቡ ነፍስና ስጋዊ ብዶች ችሎ ውስጥ ገብተው ፈተፈቱ ተደጎኖች ያን ሁሉ ያን ጊዜ አስታውሳለሁ። ይሄ ይሄ ትዝ አካሉ ቢመለስም መንፈሱ አዲስ አበባ ከነፈም። በጊዜው የድሮ የሀገር ፍቅር ማህበር የአሁኑ የሀገር ፍቅር ቲያትር አባላት ወደ ወሊሶ ሄደው ዝግጅት ያቀርቡ ነበር። ታዳጊውም እነሱን እየተመለከተ የበለጠ ከትምህርቱ እየራቀ ከሙዚቃው ጋር እየተቆራኘ ሄደ። በአንድ ወቅት የአስገራሚ ክስተት በአዲስ አበባ በአንድ አካባቢ ተፈጠረም። ጥላሁን በአንዲት የአክስቱ ልጅ ሰርግ ላይ ይታደማል። ሰርጉ ደምቆ ተሟሙቋል። ይበላል፣ ይጠጣል፣ ይዘፈናል፣ ይጨፈራል። በመሃል አስገራሚ ቅላጼ የተሞላ ድምፅ ይሰማል። ድምፁ የጥላሁን ነበር። ሁሉም ተገርሞና ተደንቆ ታዳጊውን ይመለከታል። ጥላሁን ይህን አላስተዋለም። ለእርሱ ያ ትልቅ ነበርና እንዳያልፈው ሙዚቃ የምትጠይቀውን ይመልሳል። አክስቱ ጥላሁን የቅርብ ስጋ ዘመዳቸው በመሆኑ በሰርጉ ላይ ታድሞ ቤት ያፈራውን ተቀምሶ ይሄዳል እንጂ ያን አስገራሚ ድምፁን ተጠቅሞ ሰርጉን ያደምቃል ብለው ፈጽሞ አልገመቱም ነበርና ተገረሙም። ሰርጉ በእርሱ ድምፅ ታጅቦ አማረ ደመቀም። ሙሽሮቹ በአስገራሚ ቅላጼ ተሞገሱ። <laughs> እዛ ላይ በቃ አሽቀብጬ ሚሽባ ዘፈን ምንም ዘፈን የለኛ ምንም አልቀረም። ሰፍን በማግስቱ አንድ የሆነ ፊት አውራሪ ቀኝ አዝማች አላቃቸውም ስማቸውን በደንብ ድረስ ይችዋለሁ እሳቸው ሄደው አቶ መኮንን ተወልድ ይነግሯቸዋል። ይገባሉ። ሲያይን ጋሽዬ መጣሽ አንቺ ልጅ ያሉ ያው መጥተዋል በሲል ምች ዘፈን አገቡ የእሱ ዘፈን ዘፈንላት ሀ ክፍል መድቡት ሀ ክፍል መድቡት ተባለ። ሀ ክፍል እሱ ያለበት አስብ እሱ ኮተኮተኝ። እዚህ አበቃል። እዚህ ደረጃ ላይ ለመሰረት ነው። የሙዚቃ ህይወቱ መስመር መያዝ የጀመረው በአንድ ወቅት በአዲስ አበባ ልደት አዳራሽ የሙዚቃ ችሎታውን ካሳየ በኋላ ነው። በወቅቱ ክህሎቱን የተመለከቱት የሀገር ፍቅር ማህበር አባላት የማህበራቸው አባል አደረጉት። ስለዚህም ልደት አዳራሽ ጥላውንና ሙዚቃ ቀረባቸውን የበለጠ እንዲያጠናክሩ መንገድ ከፈተች። ልደት አዳራሽ አስታውሳለሁኝ አንድ ጊዜ በቃ ቤቱ ስንጣን እና የደስታችን ብዛት ምክንያቱም competition አለ፣ ሶስት ኦርኬስትራ competition አለ። ፖሊስ ሰራዊት፣ ድርጦ፣ እኛ ዘበኛ አለን። አንድ ዘፈን ነው በቃ ዘንድሮ ጥላሁን ይዞ ይመጣል ተብሎ የሚጠበቅበት ዘመን ያን ዘመን እንዴት አይነት ዘመን እንደነበረ ያውቀዋለሁ። እሪ ብሎ ብድግ መነሳትን እንትን ባደርግ እሪ የሚያለቅሰውን ያለቅሳል የሚለው ኃይለኛ እንትን ነው። እስታሁን ጆሮ ላይ የሚጮህ እንትን አለ ጆሮ ላይ ይጮሃል። አንድ እንትኖች ትዝ በምታስ አሁን አንተ በትም በምትነግረኝ ጊዜ ፊልሙን እያየሁት ነው። ልደታ አዳራሽ ውስጥ አውቃለሁ አንድ ጊዜ ቤቱ ተነቃንቆ እንትን ሲል አውቀዋል። ያ ትዝ ይለኛል። አትመልከችን ሱፍ ሲጫወት ነው። የሰለሞን ተሰማ ዜማ ይህንን ሲጫወት ነው። በሀምሳ አምስት በሀምሳ ሀምሳ ስድስት መሸጋገሪያ ላይ ሲጫወት በጣም ትንሽ ህዝቡ ምን ያህል እንትን እንዳለ ፍቅር እንዳለ